رضي الله تعالى عنه قال قال رسول الله صلى الله عليه وسلم إذا سجدت فضع كفيك وارفع مرفقيك رواه مسلم براء بن عازب ታላቁ ሰሐቢይ የዘገበው ነው። አቡ ዒማራ አልበራእ እብኑ ዓዚብ እብን አልሐሪስ እብን ዓዲይ አልአንሳሪ አልአውሲ አንሳሪ ነው። ከአውስ ጎሳ ነው፣ ከኸዝረጅ ሳይሆን የአውስ ጎሳ ነው። ሰሐቢይ እብን ሰሐቢይ ነው። እሱም ሰሐብይ ነው፣ አባትም ሰሐብይ ነው። ፈራ ራሱ ሰሐብይ ነው፣ ዓዚብም ሰሐብይ ነው። አባትና ልጅ ነው፣ ሁለት ሰሐብዮች። እስቱስሒረ የውመ በድሪን የበድር ዘመቻ ጊዜ አንተ ህፃን ነህ ለዘመቻው አትበቃም ተብሎ መልሰውታል ነብዩ አለይሂ ሰላቱ ወሰላም። አወሉ መሻሂድ ኡሁድ መጀመሪያ የተሳተፈው በራ ኡሁድ እና አዊል ኸንደቅ ወይም ኸንደቅ ላይ ነው ተብሏል። እፍተተሐ ረየ ረይ የሚባለውን ከተማ ከፍቷል። ወሸሂደል ጀመል የግመሉን ጦርነት የሚባለውን በአይሻና ባልይ መካከል የተካሄደውን የግመሉ ዘመቻ የሚባለውን ተሳትፏል። ፊትን የሚባለውን ተሳትፏል። ነህረዋን የሚባለውን ከአልይ ወገን ሆኖ ተሳትፏል። ጀመል የሚባለው የአይሻ ግመል የተማረከበት ነው። አይሻ ግመሉ ተመቶ የወደቀበት የዛን ዘመቻ የውመል ጀመል በመባል ይታወቃል። እነዚህ ላይ ተሳትፏል። ኩፋ ላይ ነው የሞተው በሰባ ሁለት ዓመተ ሂጅራ በራ እብኑ ዓዚብ ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ አሉ ይላል። ነብዩ ዐለይሂ ሰላቱ ወሰላም ምን አሉ? ኢዛ ሰጀድተ ስጁድ ስታደርግ አሉ ፈضዕ ከፈይከ መዳፍህን አስቀምጥ ምድር ላይ ወርፈዕ ሚርፈቀይከ ይህንን ክንድና ክንድህን ደግሞ ከመሬት አንሳው እንዳያነጥፍ ማለት ነው። ከፍ አድርጎ በአየር ላይ ይሁን ማለት ነው። ይሄ መሬት ላይ መንካት የለበትም። እንደዚህ የውሻ ወይንም ደግሞ የእንስጋ በል እንሰሶችን አይነት እንደዚህ ማስቀመጥ የለበትም። መዳፍህን አስቀምጥና ፈضዕ ከፈይከ መዳፍህን አስቀምጥ ወርፈዕ ሚርፈቀይከ ይህንና ይህንኛውን ክንድህን ደግሞ በአየር ላይ አድርገው አሉ ነቢዩ ሰላቱ ወሰላም። ከኋላ ያለውን ሐዲስ በጣም ያብራራል። ፈضዕ ከፈይከ ያለው የደይን የሚለውን ያብራራል። የደይን የሚለው ምርፈቀይን ከፍ አድርግ ማለት ክፍተት ይኑር፣ ከኋላ ያለው ከጎን ያለውን ግን አዛ በማታደርግ ጊዜ ነው። ቦታ ከጠበበ ግን የግድ እዚህ ጋር ሊያያዝ ይችላል፣ ችግር የለም። ከጎን ጋር ሊላተም ይችላል። ቦታ የሚጠብቅ ከሆነ ቦታ ካለ ግን ሰፋ አድርገው እንደዚህ በተለይ ብቻ አንስተህ ሰፋ አድርገው ይሄንኛው እስከሚታይ ድረስ ማለት ነው። የነብዩ እጅጣቸው እስከሚታይ ድረስ ከፍ ያድርጉ። رواه مسلم مسلم ዘግቦታል ሐዲሱን وعن وائل ابن حجر رضي الله تعالى عنه أن النبي صلى الله عليه وسلم ነብዩ عليه الصلاة والسلام كان ነበሩ ኢዛ ረከዐ ሩኩዕ ሲያደርጉ ፈረጀ በይነ አሳቢዕህ ጣቶቻቸውን በተን ያደርጓቸዋል፣ ዘር ዘር ያደርጓቸዋል ሩኩዕ ሲያደርጉ። ወኢዛ ሰጀደ ስጁድ ሲያደርጉ ደግሞ በመ አሳቢዐሁ ጣታቸውን እንደዚህ ያገናኛሉ። በሩኩዕ ጊዜ ጉልበታቸው ላይ ሳይሱ እንደዚህ ዘር ያደርጓቸዋል ጣቶቻቸውን ማለት ነው። ጉልበታቸው ላይ ሲያስቀምጡ ጣታቸው ይራራቃል። በስጁድ ላይ ግን እንደዚህ አድርገው ነው ስጁድ ሲያደርጉ ስጁድ ላይ ካደርጉ እንደዚህ ያገናኟቸዋል ማለት ነው። ضم ማለት ይሄ ነው። ضم የስጁዱ አይነት አንደኛ ትከሻውና ጣቱ መገናኘት አለበት የሚሉ አሉ። ወይንም እጁና ይሄ ጆሮ በጆሮ ትክክል መሆን አለበት የሚሉ አሉ። እንደዚህ ቢያነሳው ጆሮ ትክክል ወይም ደግሞ በትከሻው ትክክል ይሆን ወይም ሀታ በፊቱ ማድረግ ይችላል የሚሉ ችግር የለም። ዋናው እጅ ብቻ ይቀመጥ እንጂ ይህን ያክል መራራቅ አለበት ይህን ያክል የሚባል ነገር ዋብህ የሆነ ነገር የለም የሚሉ ወላችን በጣም ጥሩና የኛን እንትን የሚጠብቀው የስጁዱ ስነ ስርዓት ስናስበው በትክክል በትከሻችን ትክክል ሲሆን እጃችን በዚህም ትክክል ማድረግ ይቻላል፣ ችግር የለም። አስቀድሞ ራሱ እንደዛ አድርጎ እንደዚህ ማድረግም ይቻላል። ለአብ እንዳይመስል ይቻላል ማለት አድርጉ ማለት አይደለም። ይቻላል የሰውዬው ሶላት ይበላሻል ማለት አይደለም። ሶላትን ችግር የለውም። ኢዛ ረካ ሩኩዕ ሲያደርግ ፈረጀ በይነ አሳቢዕ በጣቶቻቸው መካከል ዘር ያደርጋሉ። ወኢዛ ሰጀደ ስጁድ ሲያደርጉ ደግሞ በማ አሳቢዐሁ ጣታቸውን ያገናኙታል። ረዋሁል ሐኪም ሐኪም ዘግበውታል። ይህን ሐዲስ ሐኪም ዘግበውታል። ይህንኛው የሩኩዕ ቂብላ ስለማይወጥ ቂብላ ዋጅብ አይደለም እንትን አይደለም ችግር ይቻላል ይቻላል በሁለቱም በሁሉም ይቻላል። እጅ ይሄ እጅ ጉልበት ላይ ይራል። እጅ እንደዚህ የሚዙር ወደ ውስጥ የሚዙር እንደዚህም አድርገው ወላኪን ሀዛ አውላ ጉልበት ላይ ነው መቀመጥ ያለበት። አለ ሩክባን እጅ የሚቀመጠው ጉልበት ላይ ነው። እንደዚህ እጅ የሚቀመጠው ጉልበት ላይ ነው። ፊት ለፊት እንደዚህ ቢሆን ማሻአላህ ጥሩ ነው። ሀደል መሳር እንደዚህ እንዲሆን ይሆናል እንደዚህም አድርጎ ቢይዝ ይችላል ችግር የለም ጉርበቱን ያዝ ላይ ያዝ ታዲያ ወላኪን አውለው ይሄን ነው ሐዲስ ማለት ነው የሱጁዱ ግን ዶም ለምን ተደረገ ይሄንን ነው ቅብላ አያስፈልግምና ነው እያልኳቸው ነው እንደዚህ እጁ ዘር ያለበት ሩኩዕ ላይ ቅብላ አያስፈልግም ቅብላ ግድ ነው ማለት አይደለም እሱጁድ ላይ ግን አውላ ተደርጓል። ወደ ቅብላ እጁ መዞር አለበት። እንደዚህ በአውላ በአውላ በአፍልያነት ማለት ነው። በአፍልያነት አልገባችሁም? አልገባችሁም? ስጁድ ላይ እንደምን የሚደረገው ጣት እንደምን ነው ይጠጋጋሉ። ስጁድ ላይ ይጠጋጋል። ለምን? ወደ ቅብላ እንዲዞር በቃ ቅብላን እንደዚህ ነው ያደረገው። አፍሉያ ነው ስነግራችሁ፣ አፍሉያ ስላችሁ አሃ እንደዚህም አድርጎ ስጁድ ጋር ይቻላል ማለት ነው የሚለውን አስቡ። አፍዶልያ ብዬ ስነግራችሁ ዋጅብ ከሆነ አማራጭ የለም ራሱ ነው የሚያደርገው። አፍዶልያ ስላችሁ ሌላም አማራጭ አለ ማለት ነው። ገብታችኋል? ዋጅብ አይደለም። አሁንም ዋጅብ አይደለም። ጣት ማጠጋዛት ራሱ ዋጅብ አይደለም። አፍዶልያ አፍዶልያን ለመስራት ነው የምትጠቀምበት መጀመሪያ ወደ ቂብላ እንድትወሩ እንደዚህም ትችላለህ፣ እንደዚህም ትችላለህ። ሱጁድ ስታደርግ ችግር የለም። ወላኪን ወደ ቂብላ መዞሩና ጎም ማድረጉ ሀዳ ሆል አፍዳል ነብዩ ያሉት ይህንን ያደረጉት ያዘዙትም ይሄንን ነው። ተገብተናል። وعن عائشة رضي الله تعالى عنها قالت رأيت رسول الله صلى الله عليه وسلم نبي عليه الصلاة والسلام عائشة شوالو تلالت عائشة رضي الله تعالى عنها ይሰሊ ሙተረቢዐን ሙተረቢዕ ሆኖ ሲሰግድ አይቻለሁ አለች። ሙተረቢዕ ማለት ቀኝ እግር ግራ በቀኝ ስር ይሄንኛው ደግሞ በዚህ በላይ መሄድ ማለት ነው። እንደዚህ መቀመጥ ሙረቢዕ የቃሚ አቀማመጥ ማለት አዎ እንደሱ ማለት እንደዚህ እኮ ነው ይቻላል ይቻላል። ይሄ ነብዩ አለይሂ ሰላቱ ወሰላም ሁሉ ጊዜ ይሰሩታል አይደለም። ረዋህ ነሳኢ ወሰሐብ ነው ኹዘይማ እብነ ኹዘይማ ሰሂህ ነው ብለዋል። ነሳኢ ይዘግቦታል። ነብዩ አለይሂ ሰላቱ ወሰላም ከፈራሳቸው ላይ በወደቁ ጊዜ ያደረጉት ነው። ለማ ሰቀጡ አን ከፈረሳቸው ላይ በወደቁ ጊዜ እንፈከት ቀደማ ሁለት እግራቸው ይሄ እንትን ብለዋቸው ነበር ተሰብረው ነበር። በዛን ሰዓት ነብዩ አለይሂ ሰላቱ ወሰላም መቆም ስላልቻሉ እንደዚህ ተቀምጠው መስገድ ጀመሩ ማለት ነው። ይቻላል ሙተረዲ ሆኖ ተቀምጠው መስገድ ማለት ተሸሁድ መቅራት ይቻላል። ስለዚህ ችግር ያለበት ማንኛውም በሽተኛ የሆነ እግሩ እንደዚህ መቆም የማይችል ከሆነ ከተሰበረ እዛ አድርጎ ተቀምጦ መስገድ ይችላል። ርኩን ይላል ስጁድን ተነስቶ ማድረግ የሚችል ከሆነ ስጁድ ያደርጋል። ስጁድ ተነስቶ ማድረግ የማይችል ከሆነ ከሩኩ ሻል ያለ ዝቅ ብሎ ስጁድ ያደርጋል ማለት ነው። ተግባባል። ሱናት እንችላለን። ሱና ዝም ብለህ ትችላለህ። ፈርድ ከሆነ ግን እንደ ተዓዙር ነው። እንደ ተዓዙር ልቅያም መቆም በማይቻልበት ሰዓት ነው ተረድ እንነ ምክንያቱም ከሰበብ ጋር የተያዘ ነው። ይሄን አይሻዬ ነብዩ ከፈረሳቸው ላይ በወደቁ ጊዜ ያደረጉት ግልጽ ነው። وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم የአላህ መላእክተኛ ካነ የቁል ይሉ ነበር በይነ ሰጅደተይን በሁለቱ ስጁዶች መካከል ይሉ ነበር የመጀመሪያውን ስጁድ አድርጉና አላሁ አክበር ብለው ተነስተው ሲቀመጡ ይችን ዱዓ ያደርጉ ነበር። አላሁመ እግፊርሊ ወርሐምኒ ወህዲኒ ወዓፊኒ ወርዙቅኒ ረዋሁ አልአርባዓቱ አራት ዘግበውታል። ኢለ ነሳኢ ወለፍዙ ለአቢ ዳውድ አረፍተ ነገሮቹ አደራደራቸው የአቡ ዳውድ ናቸው። وصححه الحاكم ሐኪም ሐዲሱ በጣም ጠንካራና ሰሒህ ሐዲስ ነው ብለውታል። اللهم ጌታዬ ሆይ اغفر لي ይቅር በለኝ ይቅር በለኝ። አንደኛ የሰራሁትን ለሰው አታጋልጠኝ፣ يوم القيامة ም አትቅጣኝ። ሁለት ያስዛል اغفر لي ለሰው አታጋልጠኝ። استرني ለማለት ነው። اغفر لي من المغفر የተያዘ ነው። المغفر ማለት ለጦር መከላከያ የሚደረግ ዘውድ የሚጫን ነገር ነው። ብረት ለበስ ማለት ነው። المغفر የሚባለው من المغفر ስለተያዘ الغفران ማለት ይቅርታህን እጠይቃለሁ ወንጀልን ደብቅልኝ ማለት ነው። አንድ ወይም ደግሞ የሰራሁትን يوم القيامة እንዳት ቅጣት እንዳታዞርብኝ ማለት ነው። እግፊርሊ ወርሐምኒ እዘንልኝ ወደፊት ማዕሲያ እንዳልሰራ ማለት ነው። ሁለቱ እግፊርና እርሃም የሚለው አንድ ላይ ከመጡ ይለያያል። አለበለዚያ አንዱን አንዱ ይተካዋል። እግፊርሊ ማለት የወደፊቱን ጠብቀኝ፣ የወደፊቱንም ጠብቀኝ ያለፈውን ምህረት አድርግልኝ። ረሂመከ ከመጣ ረሂመከላህ ኢዕለም ረሂመከላህ ሲባል ሁለት ትርጉም ይኖራል። ረሂመከላህ ያለፈው ወንጀል ይማርህ የወደፊቱን የሚጠብቅ ግን ሁለቱ መግፊራና ረህማ አንድ ላይ ከመጡ መግፊራ ላለፈ ወንጀል፣ ረህማ ለወደፊቱ ጠብቀኝ ማለት ነው። ሁለቱ አንድ ላይ ከመጡ ማለት ነው። በአንድ አረፍተ ነገር ከመጡ አላሁመ ጌታዬ ሆይ እግፊርሊ ያለፈውን ወንጀል ማረኝ ፈትረኝ፣ ወርሃምኒ እዘንልኝ፣ ወደፊት ወንጀል እንዳልሰራ ጌታዬ፣ ወህድኒ ቅን አድርገኝ፣ ምራኝ፣ ወዓፊኒ ጠብቀኝ፣ አንድ አፌትን በደንያ ወይንም ደግሞ ካጠፋው ጥፋትን ይቅር በለኝ፣ ወርዙቅኒ ለግሰኝ፣ ሲሳይ ስጠኝ፣ የዕልምን የወለድን የአመልም የማንኛውም ነገር ማለት ነው። መልካም ነገር ሁሉ ወለድም ርዝቅ ይባላል። አመለ ሷሊህም ርዝቅ ነው። ዘውጀተን ሷሊህ ርዝቅ ነው። ولد صالح من هؤلاء الأرزاق <laughs> وليس الرزق الذي تأكله في الحافي نجيب ምግብ ብቻ አይደለም ዳቦና ሻይ ብቻ رزق ሪዝቅ ይሄ ሁሉ ሪዝቅ ይባላል ይባላል رواه الأربعة إلا النساء يزجبوتال واللفظ لأبي داود وصححه الحاكم إذا متاكل في دعاء الدرجات على الاسم على الاسم وعن مالك بن الحويرث رضي الله تعالى عنه أنه رأى النبي صلى الله عليه وسلم يصلي ነብዩን አለይሂ ሰላቱ ወሰላም ሲሰግዱ አየኋቸው እያለ ነው ማሊክ ብኑ ልሑወይሪስ አነሁ ረአ እንዳየ ይነግረናል አነቢይ ሰለላሁ ዐለይሂ ወሰለም ነብዩን እንዳያቸው ይነግረናል ይሰሊ ሲሰግዱ አይቻቸዋለሁ አለ ፈኢዛ ካነ ሲሆኑ ነብዩ አለይሂ ሰላቱ ወሰላም ሲውትሪን ሚን ሶላቲ ከሶላታቸው በዊትሩ ጊዜ ይላል ዊትሩ ዊትሩ ማለት የመጀመሪያው ረካዓ ወይም ደግሞ ሶስተኛው ማለት ነው ዊትር ማለት ዊትር ማለት ከሶስተኛው ወደ አራተኛው ሲነሱ ከመጀመሪያው ወደ ሁለተኛው ሲነሱ ሲዩትር ምን ማለት ይሄ ከመጀመሪያው ረካዓ ወደ ሁለተኛው ሲነሱ ከሶስተኛው ወደ አራተኛው ሲነሱ ሲዩትር ምን ማለት የመጀመሪያው አንድና ሶስት ማለት ነው። አንድና ሶስተኛው ረካዓ ላይ አንደኛ መጀመሪያው ረካ ላይና ሶስተኛው ረካዓ ላይ በሚሆኑበት ጊዜ ነብዩ ኢዛ ካነ ሲሆኑ ሲዩትር ምን በሶላታቸው በውትሩ ጊዜ ለሚንሀብ አይንቀሳቀሱም ነበር حتى يستوي قاعدا ቁጭ ብለው እስከሚስተካከሉ ድረስ የተወሰነ ያክል አረፍ ሲሉ ነበር ማለት ነው። ፉቃዎችን ጅልሰተል ኢስቲራሓ ይሏታል። የእረፍት መቀመጥ ይሏታል ኢማሙ ሻፊዒ። ቃል ሱነቱን አም ገይሩ ሱና በሚለው ላይ ኢማሙ ሻፊዒ ሱና ነው ብለዋል። ይህን ሐዲስ ተደግፈው ሌሎች አይማዎች ደግሞ ሱና አይደለም ብለዋል። ሱና አይደለም ብለዋል። ምክንያቱም ሌላ ሐዲስ አለ። ነብዩ አለይሂ ሰላቱ ወሰለም ሐዲስ ይህንን የሚከለክል ሐዲስ አለ። ነብዩ አለይሂ ሰላቱ ወሰላም ከመጀመሪያው ወደ ሁለተኛው ከሶስተኛው ወደ አራተኛው ሲነሱ ቀጥታ ነበር የሚነሱት የሚል ሐዲስ አለ። ከለከላ ኢማም አህመድም ሌሎቹ አይማዎች እና አቡ ሐኒፋም የተጠቀሙት ይሄንን የሚከለክለውና ይህንኛው ደግሞ የነብዩን ባህሪ የሚገልጸው ሁለቱን ስናገናኘው ሐዲሱ ደግሞ ሰህ ነው። ሐዲሱም ሰህ ነው። ሐታ የስተወቃ አይደለም ዘገባ ስለሆነ ሰነዱ ምንም ምንም የሚጠይቀው ነገር አለ። ማሊክ ብኑ ኑፈይር የተነገሰው በዘጠነኛው ዓመተ ሂጅራ ላይ ነው። መጨረሻ አካባቢ መንሱህ ነው የምንለው ነገር የለም። ያንኛው ምን አይነት ስለዚህ ፈኢዛ ካነ ነብዩ ሲሆኑ ፊ ሚን ሶላቲ በሶላታቸው በውትሯ ሰዓት የመጀመሪያው ረካ ላይ ወይንም ሶስተኛው ረካ ላይ ከሶስተኛው ወደ አራተኛው ከመጀመሪያው ወደ ሁለተኛው ሲነሱ ለሜንሀብ አይንቀሳቀሱም ነበር። ወደ አራተኛው አይነሱም ወይም ደግሞ ወደ ሁለተኛው አይነሱም ነበር ምን እስከሚሉ ሐታ የተወየ ቃዒደን ቁጭ ብለው የተወሰነ ተከልከል ማለት እስከሚፈጠር ቁጭ ብለው የተወሰነ እስቲራሃ ያደርጋሉ ማለት ነው። እስቲራሃ ያደርጋሉ እስቲራሃ ያደርጋሉ። ገብታችኋል? አልገባችሁም? አይ ሶላት ላይ ብዙ ጊዜ ስለማይሰራ ነው ስለማንሰራው ነው። ለምሳሌ የመጀመሪያው ረካዓ ስጁድ ስጁድ እናደርጋለን። سمع الله لمن حمده الله أكبر ወደ ስጁድ الله أكبر بين السجدة الله أكبر የመጨረሻው ስጁድ ነው አለ الله أكبر ብለን ከተነሳን በኋላ ወደ ስንተኛው ነው የምንወጣው? ወደ ሁለተኛው። እዚህ ላይ ትንሽ ቁጭ ማለት አለብን። አራት ወደ ሁለተኛው ከመውጣታችን በፊት ምክንያቱም አሁን የያዘናት ረካዓ ዊትር ነጠላ odd number ማለት ነው። የመጀመሪያው አንድ ረካዓ ስለሆነ ከዚህ ወደ ሁለተኛው ሲነሱ ትንሽ አረፍ ይሉ ነበር። አንድ ለመንሃብ አይንቀሳቀሱም። ሀታ የተሰው የቃዒደን ማለት ቁጭ ብለው የተወሰነ ያክል አሳልፈው እንጂ ማለት ነው። ተደልደል ብለው ትንሽ ተቀምጠው እንጂ ከመጀመሪያው ረካዓ ጨርሰው ወደ ሁለተኛው ቀጥታ አይነሱም። ከሱጁድ እንደተነሱ ቀጥታ ወደ ቅያም አይወጡም። ይሄ ገብቷችኋል። ከሶስተኛውም ሱጁድ አድርገው ከሁለተኛው ሱጁድ አላሁ አክበር ብለው ይነሱና ወደ አራተኛው ቀጥታ ተወርሮ አይነሱም። ምን ያደርጉ ነበር? የተወሰነ አረፍ ይላሉ ትንሽ፣ ከዛ ይነሳሉ። ይሄ ቡኻሪ ዘገባ ነው። ሌሎች እና አቡ ዳውድ ዘገባ አለ ብያቸዋለሁ። እነ ኢማሙ አህመድ የዘገቡት አለ ሌላ ምን መንቀሳቀስን ቀጥታ እንደሚንቀሳቀሱ ስለዚህ ምን አድርገው ነው ዑለማዎች ጀመዕ ያደረጉት ለዓለሁ ኢነማ ፈዓለሁ ነብዩ ሰለላሁ ዐለይሂ ወሰለም ፊ ወቅቲ ፊ ዘመን ሸይኹኸቲ ነብዩ ዐለይሂ ሰላቱ ወሰላም ትልቅ ሰው ከሆኑ በኋላ ነው ያደረጉት። ለምን ሲባል ማሊክ ብኑ ሱወይሪ ሲያያቸው በዘጠነኛው ዓመተ ሂጅራ ነው። ነብዩ በአስረኛው ነው የሞቱት። በጣም ትልቅ ሰው ከሆኑ በኋላ ስለሆነ ትልልቅ ሰዎች ያድርጉት የሚለውን ጀመዕ አድርገዋል። የሚከለክልም አለ፣ ይሄንኛውም አድርገዋልም የሚል አለ። እዚህ ተቃራኒ ሊሆንብን አይደል? ጀምዑን እንደታደረጉት ነብዩ ይሄንን ያደረጉት ሁልጊዜ አልነበረም። ማሊክ ብኑ ልሑሪስ ነው ሐዲሱን የዘገበው። ሌሎች ሰሃቢ አልመጣም። ማሊክ ኢብኑ ልሑሪስ ደግሞ በዘጠነኛው ዓመት ነው ያያቸው። ወቅት ሆኖ እንግዳ ሆኖ ሂዶ ማለት ነው። ተግባባል። ስለዚህ ነብዩ ሽማግሌ ትልቅ ሰው ከሆኑ በኋላ ነው ያደረጉት። ከዚህ ተነሱና ዑለማዎች ምን አሉ? ነብዩ በሽምግልናቸው በሽማግሌነታቸው ሰዓት ትልቅ ሰው ከሆኑ በኋላ ከሆነ ይሄን ያደረጉት ችግር ያለበት ሰው ሁሉ እስቲራህ እያደረገ ማለት መነሳት ይችላል። ወገቡን የሚያመው ካለ በሽተኛ ትልቅ ሰው ከሆነ በእነዚህ በውትር ሶላቶች ሁለተኛው ላይ التشهد الأول አለብን ታዲያ እሱ አያስቸግርም። ከሁለተኛው ሲነሱ ትንሽ ይቀመጣል፣ ተሸሁድ ይቀራል። ከመጀመሪያው ረክዓ ወደ ሁለተኛው ሲነሳና ከሶስተኛው ወደ አራተኛው ሲነሳ ነው ከስጁድ ከፍታ direct መሄድ የለበትም። የተወሰነ ትንሽ ይቀመጣል። ስለዚህ በዚህ جمع እናደርገዋለን። لمن عليه عذر ዑዝር ላለበት ሰው ሱና ይሆንለታል። ዑዝር ለሌለው ሰው ደግሞ ሱና አይሆንም ነው አልገባችሁም እንዴ? ጀልሰተል እስቲራሃ የሚባለው ነገር ገብታችኋል? ጀልሰተል እስቲራሃ ከገባችሁ ጀልሰተል እስቲራሃ ማለት ማድረጉ ሱና ነው ወይ على الإطلاق ለማንም ሰው ማድረጉ ሱና ነው ወይ? ይህ ጥያቄያችሁ ነው። በቃ አይ ለማንም ሰው ሱና አይሆንም። ለምን የሚከለክል ስላለ። ሌላ ቦታ ነብዩ ብዙ ጊዜ ቀጥታ ነው እንጂ የተነሱት የተወሰነ ረፍት አደረጉ የሚል የለም። ያንኛው ይከለክላል። ነብዩ አለይሂ ሰላቱ ወሰለም ቀጥታ ይወጡ ነበር ነው የሚለው። ከሶስተኛው ወደ አራተኛው ከመጀመሪያው ወደ ሁለተኛው ቀጥታ ነው የሚነሱት የሚል ሐዲስ አለ። እዚህ ደግሞ ይቀመጣሉ አለ። ሁለቱን ሐዲስ ማገናኘት አለብን። አልገባችሁም? ሁለቱን ስናገናኝ ያደርጉ ነበር የሚለው ትልቅ ሰው ከሆኑ በኋላ ነው። ምክንያቱም ማሊክ ብኑ ሉሐይሪስ ሐዲሱን የዘገበው ሰውዬ በዘጠነኛው ዓመት ነው የመጣውና ከነብዩ ጋር የተገናኘው የዘገበው ሰውዬ ትልቅ ሰው ከሆኑ በኋላ ነው የመጣው። ያን እነዛኞቹ ደግሞ ከዚህኛው በፊት ስለነበሩ ነብዩ በወጣትነታቸው ያደርጉትም ነበር ማለት ነው። ሁለት ምክንያቱም እሳቸው እያደረጉ ሌላ ነው የከለከሉ። ስለዚህ ሁለቱን ሲያዛምዱ ምን አሉ ዑለማዎች ለአለሁ አሉ ችግር ያለበት ሽማግሌ ትልቅ ሰው ሆኖን ይመስል ወይ በሽታ ኑሮበትን ይመስል ትንሽ ረፍት የሚያስፈልገው ከሆነ እስቲራሃ ያድርግ። ይሄ ሱና ይሆንለታል። እስቲራህ ማድረግ ራሱ እንዳያስተካል ከሁለተኛው ከመጀመሪያው ወደ ሁለተኛው ከሶስተኛው ወደ አራተኛው ሲነሳ ከዛ ውጭ ያለ ወጣት እንደኛ ከሆነ ደግሞ ዝም ብሎ ይነሳ። በቃ ሱና ይሆንለትም ራሱ እስቲራህ ማድረጉ ነው የሚለው አለ የገባችሁ ነው አልገባችሁም ጀልሰተል ኢስቲራሃ ሱነቱን አለልጥዋቅ ያሉት ኢማሙ ሻፊዒ ናቸው ኢማሙ ሻፊዒ ጀልሰተል ኢስቲራሃ ይሏታል የእረፍት መቀመጥ ይሏታል እሳቸው ይችን ሐዲስ ብቻ ይዘው ያናድደዋል። እነዛ ግን ጀምዕ ለማድረግ የከለከሉት ያንኛውን የከለከለውን ሐዲስ ይዘዋል። ጀምዕ ያደረጉት ሰዎች ደግሞ ሁለቱን ሊኢዕማል ልሐዲሰይን ሳቢተይን ሁለቱም የተረጋገጡን ሐዲሶች በተግባር ለማዋል በሽተኛ ደካማ የሆነ ሰው ይቀመጥ እስቲራህ ያድርግ፣ ሱና ይሆንለታል። ከዛ ውጭ ያለ ሰው ግን መቀመጥ አይቻልም ሳይሆን ሱና ይሆንለት ላአንሁ ዋዳ ጀምዑ ነው እ የሀዲሱ ደረጃ ተርጅህ አትሄድም አጀምዕ ከሆነ ምን ምን እንደሆነ ታውቃለህ? የአቡ ዳውድ ዘገባ ነው፣ የኢማሙ አህመድ ዘገባ ነው። ያንኛው የሚከ እንትን የሚለው ማለት ነው። ነብዩ ቀጥታ ይወጡ ነበር የሚለው ያም ሰሒህ ነው፣ ይሄም ሰሒህ ነው። ሰሒህና ሰሒህ ከተቃረነብህ ቀጥታ መጀመሪያ የምትሄደው ምንድነው? ወደ ጀምዕ ነው የምትሄደው እንጂ ተርጅህ አታደርግም። ጀምዕ ካልተመቼ ነስኽ ትገባለህ። የትኛው ኋላ የመጣ ነው፣ የትኛው በፊት የመጣ ነው። በኋላ የመጣውን የመጀመሪያውን ይሽረዋል ስል ነበር። አሁን መጀመሪያ ጀምዕ ይመስላል። ስለዚህ ጀምዕ እስከተቻለ ወደ ነስኽ ማካሄድም ነስኽ ካልተመቸ ተርጂህ ትሄድ ነበር። የትኛው ነው አሰህ ወደሚለው እዛማ አደስም ጀምዕ ይመስላል። جماعه العلماء أولى الجمع أولى من النسخ والترجيح لأنه مقدم الجمع مقدم على النسخ والترجيح تقبل አይ ይሄንን የቡኻሪ ዘገባ ነው ያንን አቡ ዳውድ ከሆነ የቡኻሪ እናያዝና ያንኛው እንጣለው የምንለው ምን በሚሆን ጊዜ ብቻ ነው? ጀምዑ በማይመች ጊዜ ብቻ ነው። ጀምዑ ደግሞ ማስማማቱ ይቻላል። ይሄ ጀምዕ ማለት ሁለቱን ሐዲሶች ማስማማት ማለት ነው። አልተግባባን? እሺ አምረላህ ምን ነበር? ነው። ምን ሌላ ተክቢር አይለም። አላሁ አክበር ትልና እስቲራሃ ታደርጋለህ አይደል? ከዛ ቀጥታ ትነሳለህ። እንደውም ምን እንደሚሉ ታውቃላችሁ ዑለማዎች? ኢማሙ ራሱ እስቲራሃ ቢያደርግ እስቲራሃ ማድረግ አይፈቀድም ነው የሚለው። ምክንያቱም ሙኻለፍ አይፈጠርም። ኢማሙ እስቲራህ እያደረገ እኛ ቀድመ ብንነሳ ችግር የለም። እስቲራህ እያደረገ ከሆነ ምክንያቱም ምን አይደለችም ሱና አይደለም ዑዝር ካልሆነ በስተቀር እንትን ሱና ስለማይሆን እሱን ትተነው ብንነሳ ራሱ በጀልሰተል ኢስቲራሃ ጊዜ ችግር የለም ነው የሚሉት። ሙኻለፍ አይባልም ነው ምክንያቱም በጣም አጭር time ስለሆነ እና ለተክቢራው الله أكبر ብሎ ከስጁድ ثاني ሲነሳ እስከሚቆም ድረስ ተክቢራውን ይሳበው ብለን ነበር አይደል? ጀልሰተል ኢስቲራሃ የሚያደርግ ከሆነ ችግረኛ ሆኖ ችግር የለም። الله أكبر ይልና ትንሽ አረፍ ይላል። ከዛ ዝም ብሎ ነው የምነሳው። ሌላ الله أكبر የለም። ሌላ الله أكبر የለም። ተገብተናል። ስልክ እዚህ አልፈቅድላችሁ። أشي. وعن انس بن مالك رضي الله تعالى عنه ان النبي صلى الله عليه وسلم نبي عليه الصلاه والسلام قنت شهرا አንድ ወር ያክል ዱዓ አደረጉ። بعد الركوع ከሩኩዕ በኋላ አንድ ወር ያክል ነብዩ አለይሂ ሰላቱ ወሰላም ቁኑት አድርገዋል። ቁኑት አድርገዋል። ዱዓ አድርገዋል። የድዑ ዱዓ እያደረጉ አላ አህያ ልዓረብ በአረብ ጎሳዎች ላይ ثم ተረከ ከዛም በኋላ ተውት። ሐዲሱ ሙተፈቅ አለይህ ነው። ሊና አላ ይለያያል። አላ ከሆነ ለጉዳት ነው፣ እርግማን ነው ማለት ነው። ሊ ከሆነ ሊ ከሆነ ደግሞ ለጥቅም ነው ማለት ነው። የድዑ ዱዓ እያደረጉ አላ አህያ ልዓረብ በአረብ ጎሳዎች ላይ ሪዕ ይባላሉ፣ ዘክዋን ይባላሉ፣ ዑሰያ ይባላሉ፣ እና በኔ ሊህያን የሚባሉት ጎሳዎች አራቱ ጎሳዎች ላይ ነብዩ አንድ ወር ያክል ረግመዋቸዋል፣ ሰብስበዋቸዋል። አንድ ወር ያክል ሪዒል፣ ዘክዋን፣ ዑጠያ እና በኒ ሊህያን የሚባሉት አራቱን ጎሳዎች ማለት ነው ነብዩ ረግመዋቸዋል። አነ ነብዩ ሰለላሁ ዐለይሂ ወሰለም ቀነተ ሸህረን አንድ ወር ያክል ዱዓ አድርገዋል። ቁኑት ወደ 18 አይነት ትርጉም አለው ነው። ቁኑት ማለት ቢማዕና አጣለ ዱዓ ወቢማዕና አጣለ ልቅያም وبمعنى أطال القراءة بمعنى السكوت يقول البلد حافظوا على الصلوات والصلاة الوسطى وقوموا لله قانتين قانتين مالت كقنوت يتازن مالك قانت مالك من مالت تابوت عليه فأمرنا بالسكوت نعلم بمعنى السكوت يفسران بمعنى السكوت يفسران بمعنى إطالة القراءة إطالة القيام يفسران قراءة ما ترزم تبلو يفسران فبزين يفسران ግን እዚህ ቦታ ላይ ቀነተ ማለት ነብዩ አለይሂ ሰላቱ ወሰለም ቢማዕና ዳዓ ማለት ነው። ዱዓ አደረጉ። ሸህረን አንድ ወር ያክል አንድ ወር ያክል ዱዓ አድርገዋል። በዕደር ሩኩዕ ከሩኩዕ በኋላ የድዑ ዱዓ እያደረጉ አለ አህያ ኢል ዓለም በአረብ ጎሳዎች ላይ ስመተረካ ከዛ ተውት። ሐዲሱ ሙተፈቅ አለይህ ቡኻሪ ሙስሊም የዘገቡት ነው። ሐዲሱ ሙተፈቅ አለይህ እነዚህን አህያዎች ለምን ረገሟቸው ከተባለ ሪዕል፣ ዘክዋን፣ ዑሰያ፣ የሚባሉት ነብዩ አለይሂ ሰላቱ ወሰላም ይረገሙባቸዋል። የሶስቱና የአንዱ ለየብቻ ነው። የሶስቱ ሪዕል የሚባሉት ዘክዋን፣ ዑሰያ የሚባሉት ነብዩ አለይሂ ሰላቱ ወሰላም እንዳስተምሯቸው ብለው ሰባ ሰሐቢዮችን ሰጧቸው። ሰባ ሰሐቢዮችን አስተምሩ ብለው ሰባ ሰሐቢዮችን ወደ ሶስቱ ቦታዎች ላኩ። ወደ ሪዕል፣ ወደ ዘክዋን፣ ወደ ዑሰያ እነዚህን ሰባ ሰዎች ይዘው ከሄዱ በኋላ ዋና ሰፈራቸው አካባቢ ሲደርሱ ዙሪያውን ከበቡና እንዳለ ጨረሷቸው። የነብዩን ሰሐቢዎች ማለት ነው። አንድ ሰው ብቻ ነው የቀረው። አንድ ሰው ብቻ ሲቀር እንዳለ ጨረሳቸው። ነብዩ አለይሂ ሰላቱ ወሰላም መግሙም ሆኑ። በዛ የተነሳ በጣም ደነገጡ። በጣም በኑ ለህያንም የሚባሉት እንደዚሁ ተልኮላቸው ነው። ወደ አስር ሰዎች ተልከውላቸው ሁለቱ ሰው ብቻ ሲቀሩ ሌላው እንዳለ ጨረሷቸው። ይህን አይነት የማታለል ዘመቻ እዙ እስላምን ተቀበሉ ሲሏቸው አይ እዛ ከመጥተው የሚያስተምሩ ከሆነ ህዝቡ ይቀበላል፣ ችግር የለም ምን ምን ብለው ነው ነብዩን አታለው ሰሃቦችን እንዲሰጧቸው ያደረጉት። ቁራዎች ናቸው። ሰብዒነ ቁራ ማለት ሰባ አንባቢያን ናቸው። ሰባ ቁርአንን ያነበቡ ሊያስተምሩ ዲነል እስላምን ሊያስተምሩ ተዘናግተው እዛ ዳዕዋ ለማድረግ ነው ይዘዋቸው ሄዱ። መንደሩ ሰፈሩ አካባቢ ሲደርሱ ግን ሶስት ቦታ ውርጅብኝ ያወረደባቸው ያው ጨረሷቸው እንዳለ አንድ ሰው ብቻ ነው ተረኩሁ ሸኩ ዘኑ አነሁማ ሙቷል ብለው ነው የተውት። እሱ ብቻ ነው ዳነ። ሌላው እንዳልጨረሷቸው ከዛም በኋላ ነው ነብዩ አንድ ወር ያክል ዱዓ አደረጉባቸው። ሀዳ ናዚላ ለናዚላ ዱዓ ይደረጋል ማለት ነው። በኡማው ላይ የሚፈጠር አደጋ ዱዓ ይደረጋል። አምስት ወቅት ሶላት ይደረጋል ዱዓ ሀዳ ታቢት ሐዲስ ነብይ ሰለላሁ ዐለይሂ ወሰለም ታቢት ታቢት መጨረሻ ላይ ተተውታል። አምስቱም ወቅት ላይ ነበር የሚያደርጉት። ምክንያቱም ዱዓውን ያደረጉት በምን ምክንያት ነው? በምን ምክንያት ነው? ቢናዚለት ነዘለት አለል ሙስሊሚን በሙስሊሞች ላይ በመጣ ችግር ምክንያት ነው ነብዩ ዱዓ ያደረጉት። ከወር በኋላ ተው ወር ረገሟቸውና ተው አላ ነው አላ እርግማን ነው። ከወር በኋላ ተውት ነብዩ አለይሂ ሰላቱ ወሰላም። አሁንም ከዚህ በመነሳት ዱዓ ይደረጋል ሊል ሙስተضعፊን ለደካሞች ጥላትም አልቻሉ እነ ፍልስጤምን ይመስል ኤርቴክን ይመስል ሲሲን ይመስል ኢራቅን ይመስል ዱዓ ይደረግላቸዋል ይደረግላቸዋል በናዚል አይነት ያ አላህ አላሁመ እንሱርሁም ብለህ ዱዓ ይደረግላቸዋል ከዛሊከ ለአንፉሲና ዱዓ ይደረጋል ምንም አይደለም ናዚላ በእስላም በሙስሊሞች ላይ የትኛውን ቦታ ይፈጠር ዱዓ ይደረጋል አለ ታሪክ ነው ምናምን ግን አይደረግም በነብዩ ዘመን ተፈጥሮ ያልተደረጋለ ኸይባናት ማለት የውሃ መጥለቅለቅ የመሬት መንቀጥቀጥ ምናምን በዚህ በዛ አይደረግም። ከበኔ አደም ጋር የተያያዘ በኔ አደም ጋር እንትኑ ጋር የተያያዘ መሆን አለበት ነው የሚሉት። የዛን ጊዜ ሸይጣናት እናንተን ተፈጥሮ ነብዩ አላደረጉምና እንተዋለን ይላሉ አላማ እህ ገደቡ እንደፈለከ ነው። ከኋላ ያለው ህዝብ እንደሚችለው ነው የምታደርገው። ሳምንትም አድርግ ወርም ልታደርግ ትችላለህ። ሰው ከሚፈለች ከሆነ ያው የስምምነት እንጂ ሌላ ነገር አይደለም። ኢማሙ የመእሙሞችን ስሜት ነው እንጂ የሚያነበው ሌላ ነገር ገደብ ኑሮት አይደለም። አንድ ወር ያክል እኛ ብናደርግ ሰው ሁሉ ምንድን ነው የቁኑት ነው ቀውጢ ነው የሚሆነው። አንድ ወር ያክል ተራዝሟል ነው ያለ ሶላት ወሰላም እና ይደረጋል። ግን ቁኑቱ መርገም የለበትም። 45 ምናምን ደቂቃ የሚደረገውን ዑለማዎች ይቃወማሉ። ሀታ ሐረም ላይ የሚደረገውን ይቃወማቸዋል። ዑለማዎቹ ይቃወማሉ። እስከዚህ ድረስ መርዘን የለበትም ኡማን እንትን ማለት ነው። ሰጀ ያለው ዱዓ ደግሞ ሰጀ ማለት ቤት የሚመታ ዱዓ ተነጥቆ መደረግ የለበትም። ዱዓ ታርጌት እሱ ጋር እንዲደርስልህ እንጂ እንደዚህ ሰጀ መጠበቁንም ይቃወማሉ። ዑለማዎች ይቃወማሉ። አርባ አምስት ደቂቃ ሰላሳ ደቂቃ ምናምን ይሄ ረመዳን ቁኑት የሚደረገው አሽረ ለአኺር ላይ የሚደረገው በጣም ነው የሚቃወሙ አንቃወማለሁ። አርባ አምስት ደቂቃ ድረስ ከማሰሜ ይችላል። እንደውም ዑሰይምን በአሁን ዘመን የመጣ ነው። ይሄ 45 ደቂቃ የሚደረግ ዱዓ ወላሂ እንደዛ አይደረግም። በጣም ጥሩ አይደለም። ነብዩ ራሱ ሲያስተምሩ የተወሰኑ ዱዓዎች ናቸው መእሱር የሆኑት ከነብዩ። እኛ ቀውጢ እናደርገዋለን፣ እናስረዝመዋለን፣ ከኋላ ላሉት ሙእሚኖች ማዘን አለብን ይላሉ። ማለት ምክንያቱም የተወሰነ ሰው ጥሩ ስሜት ይኖረዋል፣ ዱዓ ይወዳል። የተወሰነ የደከመ ነገር ሊኖር ይችላል። እና ይላሉ ኢንሻአላህ Thank you. መቼ ሲደረግ በናዚላ ምክንያት አምስቱም ወቅት የሚደረግ ከሆነ እጅህን ታነሳለህ ምን ችግር የለም ግን ከአምስቱ ወቅት ሁለቱ ላይ የሚደረግ ከሆነ እጅህን በዛ አጣጥፎ መቆም በሁለቱ ወቅት አይደረግም ወይ መግሪብም ወይ ሱብሂም ወይ ኢሻ ለይቶ አይደረግም ለዚህም ነው ኢማሞች የሆነ ነገር ዱዓ በሚያደርጉ ሰዓት ቁኑቱ ከተጀመረ በቃ እኔ ሳሰግድ ቁኑት አንተም ሳሰግድ ቁኑት አድርግ ተባብለው አምስቱም ወቅት መደረግ አለበት ለምን አንዳንድ ጅህል ያለበት ሰው አሃ ይስቁኑ ሁለት ወቅት ላይ አለች ማለት ነው ወይ ሶስት ወቅት ላይ ብቻ ወይ ደግሞ ከአምስት ወቅት ቀንሶ ማድረግ እንደሚቻል አድርጎ እንዳይወቅስ ማለት ነው። አምስት ወቅት ላይ ከተደረገ ይስኛት ይላል። ተረጋግጥሩ እ መቻን ማለት ነው። ናዚላ ለናዚላ እየተደረገ ለናዚላ እየተደረገ ይባላል። አሚን ይባላል። እጅ የሚነሳል አሚንም ይባላል። ለናዚላ አምስት ወቅት ሶላት የሚደረግ ከሆነ የምላችሁን ስሙ። ዱዓው ይደረጋል፣ አሚን ይባላል፣ እጅም ይዘረጋል። ግን ምንድነው የሚደረገው? እ አምስት ወቅት ሶላት መሆን አለበት። አይ መርጦ ከሆነ እጅ እንደዚህ ይሰበሰባል፣ አሚንም አይባልም። ሁለት ወቅት የሚደረግ ከሆነ ወይ ሶስት ወቅት የሚደረግ ከሆነ ዝናብ ዝም ትላለህ። የሱሪህ ላይ ማለት ነው። ሱቢ ቁኑት የሚደረግበት መስጊድ ሊሰግድ አንዳንድ ዑለማዎች እንደብለዋል ብለዋል። እነማ ጁዒለ ልኢማሙ ሊዩእተመ ቢህ ኢማም መጀመሪያ የተቋቋመው ልንከተለው ስለሆነ የሱቢህ ቁኑት እንኳን ራሱ አብርሃም ይንበል ነው እጅህን አንሳ አብርህ እንደዚህ የሚላሉ ወላኪን ላ እኛ ሙብተዲዕ ወይንም ደግሞ የተጨመረች ተጨማሪ ነገር ስለሆነ ነብዩ ጀምረው ስለተውት በናዚላ ወቅት እንጂ ሱብሂ ለይተው ዱዓ አደረጉበት እንትን ሰሂህ የሆነ ሐዲስ ሙስተነድ የሆነ ሐዲስ ስለሌለ ሱብሂ ላይ ቁኑት የሚያደርግ መስጊድ ተከበር እጅህን አጥፈህ ትቆማለህ። አለ አውላ ቢታረጅ ይሄን ይሻላል። አጥፈሩ ትሄድበት ማለት ነው። ካልተለመደና ታደርጋለህ ምን ችግር አለው? ካልተለመደ ከተለመደ ነው እንደዚህ አይነት ማፈራረቅ ማለት ነው። ስለምን እንደሚያደርግ አይ ለአለሁም የምታነበው የሚሰማህ ነገር እኮ ይኖራል። ለምሳሌ አንተ በዩኒቨርሲቲዎች ላይ በሆነ ነገር ላይ የሆነ ነገር ሲመጣ በዲኑ ላይ በቃ የሆነ ትኩረት የሚከፍት ነገር ምናምን ነገር ሲመጣ ሊደረግ ይችላል። ያማ ብቻ ሲደረግ አንድ ነገር አለ። ለምሳሌ ሌላ ቦታ ላይ ላታውቅ ትችላለህ። ሌላ ቦታ አካባቢ የምታውቅበት አጋጣሚ ሊኖር ይችላል። ከጊዜው ጋር የሚሄድ ነገር አለ። አይ አይሰተርብኝ እኔ የሚሰተር አይመስለኝም። ግን አንድ እንትን ውስጥ የሚከተ ነገር ሌላ ምንድነው የናዚላ ዱዓ አለ ሳቢት ነው። ወላኪን አምስት ወቅት ሶላት ይደረግ ናዚላው ደግሞ አሁን የሆነ ነገር ዱዓ ቢደረግ አሚን የምትልበት ጊዜ ምን ይችላል هذا اذا فسرته بالتفسيرات التي نحن عليها سواء ማለት ምን እንዴት ገደል የናዚላ የውትር እንቀራለን ነው ይመጣል። ውትር ላይ አለ ውትር ላይ አለ። ይሄ የናዚላ ዱዓ ስለሆነ ነው ነብዩ የተራገሙ ነው ያደረጉት አይደል? የናዚላ ነው። በሙስሊሙ ላይ ችግር በሚፈጠር ጊዜ የሚደረግ ቁኑት ነው። የተለያየ አመለካከት አለበት ይላል። ግን አውዳህ አውዳህ የሆነውን ነገር ያዝ። ተለያየ በጣም ወደ አህመድ ወዳረ ቁጥን ለአህመድና ዳረ ቁጥን ዘንድ ደግሞ ናሁ የዚህ አይነት ሐዲስ አለ። ሚወጂህን አፈር በሌላ አቅጣጫ ወዛደ ጨምሯል። ፈአማ ፊ ሰሒህ ሰሒህ ላይ ፈለም የቁኑት ቁኑት ከማድረግ አልተወገዱ ነብዩ ሐታ ፋረቀ ዱንያ ይላል። ዱንያን እስከተለዩ ድረስ ወአማ ፊ ሱብሒ ፈአማ ፊ ሱብሒ ሱብሒ ላይማ ፈለም የዘል ትተውታል ነው አይደል ላይ የሚለው ثم ተረከሁ ሙተፈቁን አለ ثم ተረከ ነው የሚለው ፈአማ ፊ ሱብሒ ያለ ሱብሒ ላይማ ፈለም የዘል ነብዩ አልተወገዱም የቁኑት ዱዓ ሲያደርጉ ነበር ሀታ ፋረቀ ዱንያ ከዱንያ እስከሚወጡ ድረስ ይላል ይሄ ቢሆን ኖሮ ነብዩ እንደዚህ ሀታ ስለ ነብዩ ሲፋት ሶላት የነብዩ የሶላት ባህሪያቶች የተነገረበት ሶሒህ ሆኖ ሐዲሶች ላይ ለምን ቁኑት ጠፋ አልተነገረም እዚህ ضعيف ብቻ ለምን መጣ? ضعيف ነው በጣም ሁልጊዜ የሚያደርጉት ነገር ቢሆን ኖሮ ምን ይሆን ነበር ማለት ነው? ምን ይሆን ነበር? ሁልጊዜ በጣም ሙታዋፊር በሆነ ነገር ነው የሚደርሰን። ሀታ ስለ ነብዩ አስተጋገድ ባህሪ የተናገሩ ሰዎች ቁኑትን አልተናገሩ። ለምን? ሁልጊዜ አይደለም የሚሰራው። ሱብሂ ላይ በምን ምክንያት ነው ያደረጉት? በናዚላ የናዚላውን ነው አብረው ነው ያደረጉት። አምስት ወቅት ሶላት ላይ በናዚ ላይ ያደርጉ እዛ ጊዜ ሱቢ ትገባለች እንጂ ሱቢህን ነጥለው ቀጥለው አድርገዋል። እሺ እንደሌል ይዘው ነው ኢማም ሻፊዒ ቁኑት አለ ሱቢህ ሱቢህ ሁሉ ጊዜ አለ የሚሉት ወላኪን በጣም ضعيف ነው በጣም ضعيف وعنه ان النبي صلى الله عليه وسلم كان ان النبي صلى الله عليه وسلم الله ملكتنيا كان نبرو لا يقنطوا قنوت አያደርጉም ነበር الا اذا دعا لقوم ከዚህ ጋር ይጋጫል ራሱ ካነ ነብዩ ነበሩ ላያቁኑቱ ቁኑት አያደርጉም ነበር ኢላ ኢዛ ደዓ ሊቀውሚን ለህዝቦች ጥቅም ዱዓ ሲያደርጉ አው አላ ቀውሚን ወይ ሰዎችን ሲረግሙ እንጂ ሙሽሪኮችንና ሙስሊሞችን አዛ የሚያደርጉ ሰዎችን ወይ እነሱን ሲረግሙ ወይ ለሙስተዱዓፎች ለደካሞች ዱዓ ሲያደርጉ ሊቀውሚን ጥቅም ነው አላ ቀውሚን ጉዳት ነው። ገብታችኋል? ይሄ ሷሐው ነው ኹዘይማ እብነ ኹዘይማ ላይ የተዘገበ ሐዲስ ነው፣ ሶሒህ ነው። ሰሒህ ነው። ያችኛትን አህመድ ላይ ዳነ ቁጥንዬ ላይ ነው ወነሁ ሚወጅህን አኸር ብሎ ዚያዳ አምጥቷል አይደል? ወዛደ የሚለው ያችን ተጨማሪ በዚህኛው እብነ ሁዘይማ ላይ ባለው ውድቅ ይሆናል። ጀምዕም የለውም ውድቅ ይሆናል ቀጥታ ማለት እንዴት አምስት ወቅት ሶላት ወር አደረጉ እኮ ነው የሚለው አንድ ወር የወር ፍሪህ ፍሪህ የሚል የለም። አንድ ወር ያክል አደረጉኝ የሚለው አዳ ተዕሚም ነው። ተዕሚም ነው። ዑሙምያው ይሰናል ሙጥለቅ ሐዲስ ስለሆነ ተግባባን። ወዛደ ብሎ ያመጣው እነማን ነበሩ ዚያደው የሚተናገሩት? ወዛደ ፈአማ ፊ ሱብሂ ሱብሂ ላይ ፈለም ነብዩ አልተወገዱም። የቁኑት ቁኑት እያደረጉ ነበር حتى ፋረቀ ዱንያ ከዱንያ እስከሚወጡ ድረስ እስከሚሞቱ ድረስ ማለት ነው። ይችን የጨመረው ማን ማን ናቸው? የቡኻሪና የሙስሊምን ሙተፈቅ አለውን ራሱ አህመድ ዘግቦታል፣ ዳረቁጠን የሚዘግቡ ግን በሌላ የጨመሩት information ነው አህመድና ዳረቁጥኒ እነሱ የጨመሩትን ደግሞ የታችኛው ሐዲስ ራሱ ከአነስ የተረጋገጠው ሰሒህ ኢብኑ ኹዘይማ ላይ ያለው ሐዲስ ደግሞ ይቃረነዋል። ሁለቱ ይጋጫሉ። ለምን ነብዩ ቁኑት አድርገው አያውቁም የሚለው ላ ኢላ ኢዛ ዳአ ሊቀውሚን ለህዝቦች ዱዓ ሲያደርጉ አው አላ ቀውሚን ወይ በሰዎች ላይ እርግማን ሲራገሙ እንጂ ነብዩ ዱዓ አድርገው አያውቁም ይላል። ቁኑት አድርገው አያውቁም። ይህ ማለት ላይ ነብዩ ከሱብሂ ላይ ከማድረግ አልተወገዱም ማለት እዚህ ደግሞ አድርጎ አያውቁም፣ ይሆን አጋጣሚ ሲፈጠር እንጂ ወይ ለሰዎች ጥቅም ለምሳሌ አላህ ቁረይሾችን እንትኖችን ሙስተضعፎችን መካ ላይ ያሉትን ሙስተضعፎች አንተርዳቸው አንተርዳቸው እያሉ ዱዓ ሊያደርጉ ይችላሉ። አው አላ ቆሚን ወይ በቁረይሾች ላይ ሲራገሙ ወይ እነ ሪዕል እነ ዘክዋን እነ ዑሰያን ሲራገሙ እንደዛ ማለት ነው። إذا دعوت على إسرائيل وأمريكا وإذا دعوت لفلسطين وللشيشان ولهيرسك ولسائر الدولة الإسلامية ወይ ለሙስሊሞቹ አላህ እርዳቸው ብለህ ዱዓ ሲደረግ ወይም ደግሞ በጥላቶቻቸው ላይ አላህ ያው ቁድራህን አሳየን ሲባል ለሁለቱ ጊዜ ማለት ነው። እዛ ነው የሚደረገው። ከዚህ ውጭ ነብዩ ቁኑት አድርገው አያውቁም ማለት ቁኑት አድርገው አያውቁም ማለት ላይ ደግሞ ሱብሂ ላይ ያደርጋሉ ነው። ታዲያ በጣም ይቃረናል። ይሄ ከሆነ ደግሞ ሁልጊዜ የሚደረግ ነገር ከሆነ ሙተዋቲር መድረስ ነበረበት። ኢብን ይሄንኛው ሰው የራሱ መጋጨት አልነበረበትም። አንድ ሁለተኛ የአነስ ሐዲስ የራሱ ሐዲስ ነው የተቃረነ የራሱ ሐዲስ ላይቁኑቱ ኢላ ኢዛ ጃአ ሊቀውሚን አው አላ ቀውሚን ያለውን አነስ ነው። በላይም ደግሞ ከዛዴ የሚለውን ከአነስ የተያዘ ነው። ሁለቱም ይቃረናል። እነ ሙቀይም እንደ ቢኖር ቢኖር እንደ ቢያደርጉት ሁልጊዜ ሰው ታሪክ ቢሆን ኖሮ በግልጽ ይደርሰን ነበር። ራሱ አንድ ሰው አነስ ነው የተናገረው፣ እሱም ላይ ደግሞ ኺላፍ የራሱ አነጋገር ላይ ተጋጭቷል። ዋናው ትልቁ መያዝ ያለብን ሷሂሁ ካነ ላይቁኑቱ ኢላ ኢዛ ዳዓ ሊቀውሚን ለሰዎች ዱዓ ሲያደርጉ አው አላ ቀውሚን ወይ በሰዎች ላይ እርግማን ሲራገሙ ሷሂሁ ኢብኑ ኹዘይማ ምን አዎ ሸህረን እኮ እያለ ነው عام ነው الشهر كله عام